ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። የታሪክ አምድ ዝግጅታችን ዛሬ ክፍል ሰባት ትረካ ላይ ደርሰናል። ለመሆኑ ንጉሥ ነጃሺ ማን ነው? ኢትዮጵያውያን ታሪካችን የተላተመው የቱ ጋ ነው? ይህንና ሌሎች የታሪክ ምዕራፎችን በመግለጽ ሟባ ጀማል የመጽሐፉን ክፍል ሰባት ይተርክላችኋል። መልካም ቆይታ። የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል ሰ7 ትረካ አረቦች የነጃሽን ስም አሳማ በሚል ነበር የሚጠሩት። በአንዳንዶቹ ታሪከ ነገስት ውስጥ በእርሱ ጊዜ የነበረውን መሪ ስም አሳማ በሚል አስፍረዋል። ይህ ልዩነት የተፈጠረው በአረብኛ ቋንቋ ጸ የሚል ድምጽና ፊደል ስለሌለ አረቦቹ ንጉሱን ሲጠሩት በፀ ምትክ ሰን በመተካት አንብበዋል። ስሙን ሲጠሩት አልአስሃም በሚል ጠሩት። በኋላ ላይ አልአስሃማ በሚልም ተቀየረ። አንዳንድ የአክሱም ነገስታት ስም ዝርዝር ውስጥ የዚህ ንጉስ ስም አጼ አደር በሚል ተጠቅሷል። ጨምረውም በመሐመድ ጊዜ የኖረ በሚል ጽፈዋል። ምናልባትም በሀበሻ ነገስታት ዘንድ እንደተለመደው ነገስታት ሲነግሱ ሌላ የንግስና ስም ያወጣሉ። የንጉስ አሳማም የንግስና ስማቸው አጼ አደርዝ የሚል ሊሆን ይችላል። እንዲሁም በአዝ አጽሐም አሳም የሚለው የትውልድ ስማቸው ሳይሆን አይቀርም። ይህ ብቻ ሳይሆን አጻም የሚለው ስምም በታሪከ ነገስት በተለያየ አጻጻፍ ተገኝቷል። በአክሱም ክርስቲያንም ሆኑ ሙስሊም አዛውንቶች የነጃሺን ስም አጼ አደረስ በሚል በስፋት ያውቁታል። ከነጃሺ ቀብር በመቶዎች ሜትር ላይ የምትገኘው የከዲህ ማርያም ቤተክርስቲያን መሪ ቄስ ታደሰ ገብረስላሴ እንደሚገልጹት የነጃሺ ስም አጼ አደርዝ ነው። በኢንሳይክሎፒዲያ ኢትዮፒካ ገለጻ አጽሐም ነጃሺ ሲሞቱ ነብዩ መሐመድ ሶለላሁ ዐለይሂ ወሰለም ሶላተል ጋይብ አድርገውለታል። አንዳንዶች እና ንጉስ አርማ አንድ እንደሆኑ አድርገው ጽፈውታል። ይህ በታሪክ ውስጥ መረጃ የለውም፣ ሊሆን ይችላል የሚል ግምት ብቻ ነው። አንዳንዶች ደግሞ ታሪከ ነገስት ላይ ነጃሽ የሚል ስም ስለሌለ እንዲህ የሚባል መሪ እንደሌለ አድርገው ጽፈዋል። በእርግጥ ታሪከ ነገስት ራሱ የያዛቸው ታሪካዊ መረጃዎች ሁሉ ይታመናሉን? ከተጨበጡ ታሪካዊ መረጃዎች ጋር እጅጉን የሚለያዩ ሁኔታዎች አሉ። ዶክተር ሀብተ ማርያም አሰፋ በታሪከ ነገስትና ክብረ ነገስት ላይ ያላቸውን ጥያቄ እንዲህ ሲሉ ጽፈውታል። ባጭሩ በአክሱም ሐውልቶችና ገንዘቦች ላይ ተጽፈው የሚገኙት የነገስታት ስሞች በታሪከ ነገስትና በክብረ ነገስት ውስጥ የነገስታቱ ስም ዝርዝር ውስጥ አልተገኙም። እውነተኛ የታሪክ ምንጭና መሰረት ከሆኑ ለምን ለምን በገንዘቦቹ ላይ የተዘረዘሩት የነገስታት ስሞች በክብረ ነገስትና ሌሎች ላይ ሳይጠቀሱ ቀሩ? የነጃሺ መስለም ዛሬም ድረስ ሲተረክ ለመቀበል የማይፈልጉ አካላት አሉ። በእርግጥ እነኚህ ወገኖች አንድ የክርስቲያን ንጉስ ሊሰልም የማይችልበትን ሁኔታ ማሳየት አልቻሉም። ያለ መረጃ እንዲሁ ማጣጣልን መርጠዋል። የነጃሺ መስለም ላይ አንድ ተጨማሪ መረጃ ላክል። እስላም መቀበሉ ብቻ ሳይሆን ዳዋ በማድረግ ያሰለማቸው ግለሰቦችም ነበሩ። ከነዚህም መካከል አመር ኢብኑል አስ ይገኝበታል። አመር ሰሃቦቹን ወደ መካ ለማስመለስ ተልኮ ሳይሳካለት ከተመለሰ የቁረሺ ልዑክ አንዱ እንደነበረ ይታወሳል። በርካታ ታሪካዊ እስላማዊ የታሪክ መዛግብት ላይ እንደተዘገበው አመር ኢብኑል አስ እስላምን የተቀበለው በንጉስ ነጃሺ እጅ ነበር። ይህ ሊሆን የቻለው ዳግም ወደ አክሱም በተመለሰበት ጊዜ ነበር። አሜር ኢብኑ አልአስ እንዲህ ሲል ይተርካል። ከኸንደቅ ጦርነት በኋላ ከቁረሺ ጎሳ መካከል ንግግሬን የሚሰሙኝንና የሚያከብሩኝን ሰዎች ሰበሰብኩ። በአላህ ይሁንብኝ እንደምታዩት የመሐመድ ነገር ለኛ ከቀን ወደ ቀን በሚያስጠላ ሁኔታ እያየለና እየበረታ ሄደ። እኔ አንድ ሐሳብ አለኝ። በርሱ ላይ ምን ትላላችሁ ስል ጠየኳቸው። ምን አሰብክ አሉኝ ወደ ነጃሽ እንሂድና ከእርሱ ዘንድ እንሁን ህዝባችንን መሐመድ ካሸነፈ በነጃሽ ግዛት ስር ሆነን ማለት ነው ከእርሱ ዘንድ መሆናችን በመሐመድ ስር ከመሆን ይልቅ ለኛ የተወደደ ነው ህዝቦቻችን ካሸነፉ ደግሞ በእርግጥ በእነሱ ዘንድ ስለምንታወቅ መልካም ሁኔታ እንጂ አይገጥመንም አልኳቸው መልካም ነው በማለት ከኔ ሐሳብ ጋር ተስማሙ ለነጃሽ የሚሰጡት ስጦታዎች እንዲሰበስቡ ነግሬያቸው ወደ እርሱ አገር ተጓዘን። የነብዩ መልእክተኛ አመር ኢብኑ ኡመያ አልደምሪ በነጃፈርና በሳቦቹ ጉዳይ ከነጃሺ ዘንድ ገብቶ ሲወጣ አየሁት። ሎዳጆቼ ይህ አመር ኢብኑ ኡመያ አልደምሪ ነው ከነጃሺ ዘንድ ገብቼ ስጦታዎቹ ሰጥቼው የዚህን ሰው አንገት እንድቆርጥ ጠይቄው ቢፈቅድልኝና ይህንን ባደርግ የመሐመድን መልእክተኛ በመግደሌ ቁረሺዎች ትልቅ ውለታ እንደዋልኩላቸው ይቆጥሩት ነበር አልኳቸው። ነጃሺ ዘንድም ገባው። ከዚህ በፊት እንደማደርገው ለርሱ ሰላምታ አጎነበስኩ። ነጃሺም እንኳን ደህና መጣ ወዳጅ አለኝ። በርካታ ስጦታም ሰጠውት። በኋላም ላይ የጠላታችን መሐመድ መልእክተኛ ካንተ ዘንድ ገብቶ ሲወጣ አየሁት። ይህ ሰው ታላላቆቹና ምርቶቹን የቁረሺ ሰዎች የገደለ ነው ይስጡኝና ልግደለው ስልጠየኩት። ነጃሺ በጥያቄ ክፉኛ ተናደደ እጁን ካፍንጫው ላይ አድርጎ በንዴት አይን አየኝ አመርም በነጃሺ ሁኔታ ተደናገጠ ምን አለ መሬት ተቀዳ በዋጠችኝ እስኪልም ድረስ የቁጭት ስሜት ተሰማው ንጉስ ሆይ በአላህ ምላለው ይህ ጉዳይ እንዲህ የሚያናድደው መሆኑን ባውቅ አልጠይቀውትም ነበር ስል ተናገርኩ ነጃሽም ለሙሴ መጣ የነበረው መልአኩ ገብርኤል የመጣለትን ሰው መልክተኛ ልትገድል ትጠይቀኛለህን ሲል በቁጣ ተናገረ ገሰጸውም አመርም ንጉስ ሆይ እንደዚህ ነው እንዴ ሲል ጠየቀ ነጃሽም ወየውላ አመር እኔን ታዘዘኝና እርሳቸውንም ተከተላቸው በአላህ ምላለው ሙሴ በፍራውንና ሰራዊቱ ላይ ድል እንዳደረገ ሁሉ መሐመድም በእውነት በተቃዋሚዎቹ ላይ ድል ማድረጉ የማይቀር ነው አለም አመርም በእስላም ላይ ቃል ተጋባኝ ሲል ነጃሺ ጠየቀው። ነጃሺም መልካም በማለት እጁን ዘርግቶ ከአምር እብኑል አስ ጋር በእስላም ላይ ቃል ኪዳን ተጋባም። በነጃሺ ግሳጼና ዳዋ የተማረከው አምርም እስላምን በነጃሺ እጅ ተቀበለም። አምር ትረካውን ይቀጥላል። እጄን ዘርግቼ በእስላም ላይ ቃል ኪዳን ተጋባው። ከእርሱ ዘንድ ስወጣ መስለሜን ከወዳጆቼ ደበቅኩ። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተጓዝኩ። ጊዜው ከፈትህ ከመካ በድል መከፈት በፊት ነበር። ወደ መዲና ሲሄድ በመንገድ ላይ ኻሊድ ኢብኑ ወሊድን አገኘሁት። የሱለይማን አባት ወዴት ነው ስልጠየኩት ሊሰልም እንደሚሄድ ነገረኝ። በአላ ይሁንብኝ እኔም ለእስልምና ስል ነው የመጣሁት ስል ገለጽኩለት። ተያይዘውም ሄዱ። ኻሊድ ሰለመ። አመርም ሙስሊምነቱን ይፋ አድርጎ ከነብዩ ጋር ቃል ተጋባም። ነብዩ ሰለላሁ ዐለይሂ ወሰለምን አገኛቸውና የአላህ መልእክተኛ ሆይ እኔ ያለፈው ወንጀሌ እንዲማርልኝ ከእርሶ ጋር ቃል ኪዳን ልጋባ አላቸው ነብዩም ሰለላሁ ዐለይሂ ወሰለም አመር ሆይ ቃል ኪዳን ተጋባኝ ኢስላም ከርሱ በፊት የነበሩትን ኃጢአቶች ያብሳል ስደትም ከርሱ በፊት የነበረውን ያብሳል አሉ በነጃሺ እጅ የሰለመው አመር ኢብኑ አስ ያለፈው ወንጀሉና ጥፋቱ እንዲማርለት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ተጋባም በዚህም አበሻዊው ሙስሊም ንጉስ ነጃሺ አመርን ማስለም ቻሉ አመር ብኑ ልአስ ኢስላምን በነጃሺ እጅ ተቀብሎ ካሊድ እብን ወሊድና ከኡስማን ቢን ጦልሃ ጋር ወደ ነቢዩ ሰለላሁ ዐለይሂ ወሰለም የመጣው በጁን 626 ወይንም ሰፈር ወር ስምንተኛ ዓመተ ሂጅራ ነበር። አመር ኢብኑ ልአስ እንደ አውሮፓውያን አቆጣጠር በ640 ግብፅን በመክፈት ከእስላማዊው የኻሊፍ ግዛት ጋር የቀላቀለ ታላቅ ሶሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሀቢባን ረዲየላሁ ዐንሃ ለማግባት በጠየቁበት በሁለተኛው ደብዳቤያቸው በሀበሻ የቀሩትን ሰሃቦች ወደ ሀገራቸው እንዲልክ ነጃሽን ጠይቀውታል። በዚህም መሰረት ነጃሺ የቀሩትን ሰሃቦች በሁለት ጀልባ ልኳቸዋል። የሀበሻ ቆይታቸውን አጠናቀው ሰሃቦች ወደ ሀገራቸው ሊመለሱ ዝግጅት ሲጀምሩ አብረህት የአደራ መልእክቷን ኡሙ ሀቢባ ለነብዩ ሰለላሁ ዐለይሂ ወሰለም እንድታደርስላት ጠየቀቻት። ኡሙ አይባም እንዲ ስትል ትተርካለች ከአንቺ ዘንድ ያለኝ አደራ ለአላህ መልእክተኛ ሰላምታዬን እንድታደርሽልኝ ነው የእሳቸውን ሃይማኖት መከተል እንድታስታውቂልኝ አለቻት ለጉዞ ሳነሳ እቃዬን ያዘጋጀችልኝና የሸኘችኝ እሷ ነበረች ወደ እኔ ክፍል በገባች ቁጥር አንቺ ዘንድ ያለኝን አደራ እንዳትረሺ ትለኝ ነበር አብረት አሁንም የመሐመድን እውነተኝነት ተቀበልኩ ነብይነታቸውንም አመንኩ ሰላምና ሶላት በርሳቸው ላይ ይሁን ከአንቺ የምጠይቀው ጉዳይ አሰላሙ አለይኩም እንድትይልኝ ነው ብላለች ነጃሺ ሰሃቦቹን ሲሸኙ ሁላችሁም ላላ መልእክተኛ ሰላምታን አድርሱልኝ ብለዋቸዋል በዝሆን ጥርስ ያጌጠ ቦርሳ አስመጥቶ በአመር ኢብኑ ኡመያ አማካይነት የተላኩትን ሁለቱን የነብዩን ሰለላሁ ዐለይሂ ወሰለም ደብዳቤዎች በውስጡ አስቀመጠም ከዚያም እነዚህ ሁለት ደብዳቤዎች በውስጧ እስካሉ ድረስ ሀበሻ መልካም ከመሆን አትወገድም ሲል ተናገረ። በሁለት ጀልባዎች አድርጎም ወደ መዲና ሰደዳቸው።